መጀመሪያው የዑመር ይከለክላል፣ የጃቢር ደግሞ እ ይፈቅዳል አይደል? እንደዛ ነው አይደል የሚያስለው? أما حديث جابر فهذا هو مذمة للاحتمال ومجرد التفريع على فعل وقت لا يعرف بالتحديد لا يقاوم الأصل العام ስለዚህ አይቻልም ይቻላል የሚለው ጥያቄ ከተነሳ አይቻልም መሸጡ አሀ የጃቢር ይቻላል እያለ አይደል ይቻላል በየቂን አይደለም የነገረን እየተሸጠ እያለ ነብዩ ምንም ጥያቄ አላነሱም ነው አይተዋል አላዩም አልተብራራልንም ስለዚህ ይሄ መግነተል ኢህቲማል ብዙ ሐሳብን የሚቀበል ሐዲስ ስለሆነ ያንኛው ግልጽ ስለሆነ ሱሐባ ሁሉ ሳይቃወመው ዑመር ስለተናገረ የዛንኛው ነው ግልጽ የሚሆን የማን ማለት ነው የዑመር በጣም ግልጽ ነው። የጃቢር ግን ነብዩ በህይወት እያሉ እንሸጥ ነበር ላየራ ቢዛሊከ በእሰን ምንም ችግር ብለው አልነገሩንም። አይተዋል፣ አላዩም። የወለዱ መሆናቸውን አውቀዋል፣ አላወቁም። ደርሷቸዋል፣ information ኡ አልደረሳቸውም። ይሄ ብዙ የሚቀበል ሐዲስ ነው። ስለዚህ مجرد تقرير ነው على فعل في وقت لا يعرف بتحديد لا يقاوم الأصل العام والضابط الكلي والضابط الكلي ሊቃረነው አይችልም ይሄ ግልጽ ነው ስለዚህ መሸጡ አይፈቀድም። وعن جابر رضي الله تعالى عنهما قال نهى رسول الله صلى الله عليه وسلم ነብዩ عليه الصلاة والسلام ከልክለዋል። عن بيع መሸጥ فضل الماء የተረፈን ውሃ መሸጥን ከልክለዋል። ኡማው እንዳይጨናነቅ የተረፈን ውሃ መሸጥ ክልክል ነው ብለዋል። ትርፍ رواه مسلم ሙስሊም ዘግቦታል ሐዲሱ አይማ አየኩኑ ፊል አርዲል ሙባሃ ማለት ማንኛውም ሜዳ ላይ የማንም ملك ካልሆነ ቦታ ላይ አለቲ ላይ ملكه አሃድ ዝም ብሎ ሜዳ ላይ አውላላ ሜዳ ላይ ወይንም ደግሞ ምድረ በዳ ላይ ያለን ውሃ አንድ ሰው ትርፉን መሸጥ የለበትም። ለራሱ የሚጠቀመውን ተጠቅሞ ሌላውን ለሌላ ሰው ይልቀቅ እንጂ እዛ ቦታ ላይ የማንም ምልክ ካልሆነ መሬት ውስጥ ከሆነ መከልከል ትችላለህ። መሬት ውስጥ ከሆነ እንደ አክላቅ ካየነው ለራስህ ተጠቅመህ የተረፈውን ስጥ ለሰው አታጨናንቅ። መሸጥም ትችላለህ የራስህ ሚልክ ውስጥ ስለሆነ ችግር የለም። ይሄ ምልክ ላይ ያልሆነን እንትን ነው። ቧንቧ ለምሳሌ አትከለከልም። ትርፍ የሆነውን መስጠት አለብህ። የከፈልክበት ስለሆነ እሱን መሸጥ ትችላለህ። መብትህ ነው፣ የራስ ስለሆነ መሬትም ውስጥ ያለ ምንጭም ከሆነ ተከዛሪክ እንደዚህ ትችላለህ። ተባባናል። ለማንም ሚልክ ላልሆነ ጅረት ከኩልፎ ማለት ነው። እዛውን ዝዳር ሆነ አትሽጥ። በቃ ምንም አይደለም። አስቸጋሪ እንዳይፈጠር ማለት ነው። አንበይዒ ፈድል ልማ የተረፈን ውሃ መሸጥ በኢጥላቅ እንዳይመስላችሁ በልቁ ውሃ መሸጥ ክልክል ነው የተረፈ ውሃ እንዳትሉ ተጓልተናል አይደል? የማንም ሚልክ ያልሆነ ውሃ የማንም ባለቤቱ ማንም ያልሆነ በሜዳ ላይ የሚፈትን ውሃ መሸጥ አይፈቀድም። አንተ ለራስህ ተጠቀምና የቀረውን ለሰዎች ሰው እንጂ አታጨናንቅሰው ማለት ነው። አለቲ ላይ ምልክ ውሃ ውሃውን አምጥተህ ግን በችግር አምጥተህ ሆነ ቦታ ላይ ልትሸጥ ትችላለህ። ያ ያመጣህበታል የጉልበት ምን ምን ግን ውሃ እዛ ቦታ ላይ ሆነ ሰዎችን እያገድክ እየከለከልክ አንተ ለመሸጥ መጠቀም ክልክል ነው። የማንም ካለ ፈመን ተበከለ ዳሪከ አልማ ፈለሁ አጅስረ በሚነ ወይስ አርደው ወደዋበው ያንን ገድቦ ወይንም ደግሞ እንትን አድርጎ ወይ ቀዶ ማጠጣት እንሰሶችን ማጠጣት ይችላል፣ አዝመራውም ይችላል፣ ለማንም ይችላል። ይሄ የማንም ምልክ አይደለም። ቁልፍ እንደዛ ማለት የማንም አይደለም። ማንም የራሱን ቦይ እንትን እያለ ማጠጣት ይችላል በትብብር እንጂ አንተ እዛ አካባቢ እንዳደርስ አንተኛው እዚህ እንዳደርስ መባባል አይፈቀድም። የማንም አይደለምና ተባባን አይደል? ትርፍ ውሃ ማለት እንደዚህ አይነት ነው እንጂ የጓሮ ውሃ ወይንም ደግሞ አንተ መሬት ውስጥ ብቻ ያለችን ምንጭ ማለት አይደለም። فما فضل بعد ذلك لا يجوز له بيعه مشت አይፈቀድም። اما اذا اتخذ في ارضه المملوكه ራሱ ቦታ ላይ ከሆነ በሑፍራ ቆፍሮን ይመስል ወየጅመዑ ፊሃ አልማ ውሃ አጠራቀመ አቆረ አው ሐፈረ ቢዕረን ወይ ቆፈረና ምንጭ አመነጨ አው ካነ አልማኡ ናቢዕ ፊ ሙልኪ ወይ ስልጣኑ እንትኑ እሱ እሱ ንብረት ውስጥ የሆነ ምንጭ ነበረች መጀመሪያ በአስሏ ፈላረዳ እነሁ ሐቁ ቢምን ገይሪ ከሌላ የተሻለ እሱ በላይ ስለሆነ እሱ ተቀዳሚ ስለሆነ መሸጥ ይችላል ችግር የለም ተገባች ሀዲሱ ግን ይሄን አይጠቆምም የሚሉ መሸውካሪ ይመስል ወዛደ ጨምሯል ትርፍ ሜዳ ላይ ያለን ትርፍ መሸጥ ክልክል ነው አሉና ረዋሁ ሙስሊም ወዛደ ፊ ሪዋያ በሌላ ሪዋያ ይጨመረበታል ወአንበይ ዚራድል ጀመል የግመልንም ዚራብ መሸጥ ክልክል ነው ብለዋል ጀመል ወንድ ግመል ነው ዚራብ ማለት የሱን ስፐርሙን ማለት ነው ዘሩ የዘረ ምንድን ነው የሚባለው እ ዘረ ምንድን ነው የሚባለው አማርኛው ምን ትሰራለች እ ፍሬዘሩን ማለት ገረፍሬውን ነው ፍሬዘሩ ፍሬዘር እኮ የሰው ስም ነው وعن بيع وعن بيع መሸጥንም ከልክለዋል ነብዩ ضراب ዘርፍሬውን መሸጥ الجمل የግመል የወንድ ግመል ዘር ፍሬንም መሸጥ። ለምሳሌ አሁን ምንም ይባላል አሁን የምናውቀዋለን በጣም ብዙ ለማዳቀል ዘር ፍሬ ይሰጣል። እሱ ክልክል ነው፣ ሐራም ነው የሚለው ክልክል ነው። ነብዩ አለይሂ ሰላቱ ወሰለም ከልክለዋል። በአሁኑ ሰዓት እንትን አህያና ፈረስ ተገናኝተው ነው አይደል በቅሎ የሚወለደው? እንደዛ ነው አይደል? ወንዱ አህያ ይቀለባል። ከዛ ራሱ ስሩ የሚቀልብ በዚሁ ላይ ብቻ ተሰማራለ። ወንዱን አህያ ያረባል፣ ፈረስ ባለፈረሶች እየሄዱ እሱ ጋር ከዛ ምን ይወለዳል? በቅሎ ይወለዳል። ምን ምን ይቀበላል እሱ? ብር ይቀበላል። ይቀበላቸዋል ብር። ይህ አለ ዘር ዘር ፍሬን መሸጥ ማለት ነው። هذا حرام በጣም ክልክል ነው። ክልክል ነው። አይ የዘሩን ፈልጌው ነው በጣም ውድ ሊሆን ይችላል። የተለያየ ነገር ሊሆን ይችላል። የፈረስ አይነት ሊሆን ይችላል። አቋሙ ሊሆን ይችላል። የበሬም ሊሆን ይችላል። የበግም ሊሆን ይችላል። የፈረንጅ ሊሆን ይችላል፣ የፈረንጅ ዶሮ፣ የሀበሻ ዶሮ፣ የፈረንጅ ከብት፣ የሀበሻ ከብት ተብሎ እንደዚህ አይነቱን ራሱ የኮርማውን ዘር ፍሬ መሸጥ ክልክል ነው። በይ እድራብል ጀመ ነብዩ አለይሂ ሰላቱ ወሰላም ከልክለዋል። አልገባችሁም አልገባችሁም? መሸጡ ክልክል ነው። መሸጡ ክልክል ነው። መሸጡ ክልክል ነው። የማይታወቅን ነገር እኮ ነው እየሸጥን ያለ ነው። ይፈጠር አይፈጠር፣ ይሙት አይሙት፣ ይሄ ነገር ገና መጅሁል ነው። መጅሁል የማይታወቅን ምንም ያልሆነን ነገር እየሸጥን ያለ ነው። ክልክል ነው። ውዝራ ነው። ነው። ወአንበ መሸጥንም ከልክለዋል። ጅራብል ጀመል የግመልን ዘር ፍሬ ጅራብል ጀመል የግመል ብቻ ነው አይደለም። ካፍያ በዚህ ላይ ብቻ አጥርም እስኪ ወደፊት ቀጣዩ ይገልጽልናል። ዋን ኢብኑ ዑመር ረዲየላሁ ተዓላ አንሁማ ቃል ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ከልክለዋል። አን አስቢል ፈህሊ የኮርማን ዘር ፍሬ መሸጥ አስበል ፈህል ይባላል። كلتا الكلمتين بفتح الأول وسكون الثاني والفحل الذكر من كل حيوان የእንስሳ ሁሉ ወንድ ወንዱ ፈህል ይባላል። ኮርማ ማለት ነው። ፈረሰን ካነው ጀመለን ፈረስም ይሁን ግመል አው ተይሰን ተይስም ይሁን ወጠጤ ምናምን የሚሉት أو غير ذلك والعصب ضراب الفحل أو ماؤه أو نسله والولع وإعطاء الكراء على الضراب كراي ما كراي ما يتفكرم قال في الخامس وموردنا في الحديث عن الوجهة التي تؤخذ على ضراب الفحل أي تفكرم كلكن كلكن አሁን ለቴክኖ በሕክምናው የተለያየ ነገር ሊያደርጉ ይችላሉ። የዘር ፍሬ ሊሸጥ ይችላል። የሰው ራሱ የሰው ማህፀን እስከ ማከራየት የሌላን ሰው ዘር ፍሬ እስከዚህ ደረጃ እኮ ተደርሷል። ሰውየው በጣም እንትን ዲኤንኤ የሚፈለጉ ሰዎች አሉ አይደል? በጣም እንትን የሆኑ ሰዎች ማለት genius የሆኑ ሰዎችን የእነሱን ዘር ፍሬ ሊወስዱ ይችላሉ። ይሄ ሁሉ እጅግ በጣም ክልክልና ክልክል ነው። በጣም በጣም እሰው ደርሰዋል። وعنه رضي الله تعالى ገብታችኋል? አይ በቃ በቃ ዛሬ ትንሽ ነው እንደቀራ ነው። ዛሬ ጥያቄ ተነሳ። አቤት ምን ነበር? በቃ ካሁን ፈጠን ፈጠን እናደርገዋለን። እዚህ ክላሳት ምናምን ነገር ስለማይበዛ ወይንም እናንተ ችግር ነጋዴ ስላልሆናችሁ ከዚህ ምን ተናስተበሩ ችግር የለም። በቃ ነገ አዳው ቢላ ተፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ